الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من بلد وعنه وعن ابن عمر مالك وعنه أن رسول الله صلى الله عليه وسلم نهى عن بيع حبل الحبلة وكان بيعا يتبايعه أهل الجاهلية كان الرجل يبتاع الجزور إلى أن تنتج الناقة ثم تنتج التي في بطنها متفق عليه واللفظ للبخاري وعن ابن عمر كعبد الله بن عمر يتذكر حديثنا أن رسول الله صلى الله عليه وسلم الله ملكتنا نهى كلكل አንበይዒ ከመሸጥ ሐበሌል ሐበላ የጽንስን ጽንስ ማለት ነው። ሐበሌል ሐበላ የጽንሶችን ጽንስ የተጸነሱ እንስሶች እነሱ ሲወልዱ ማለት ነው። ገና ጽንሱን ራሱ መሸጥ አይቻልም፣ ግን አረቦች የሚሰሩት ስራ ስለነበር ነው። ሐበሌል ሐበላ ማለት ሐበሌል ሐበላ የጽንስን ጽንስ አልጀኒኑ የኩኑ ፊ በጥኒ ኡምህ ወልሐበለት ጀምዑ ሐቢል የጽንሶችን ጽንስ የጸነሱ እናቶች አሉ። የነሱ ልጅ እንደገና ወልዶ ማለት ነው። ጽንሱ ተወልዶ እንደገና እሱ ሲወልድ መጀመሪያ ጽንሱ ነው ራሱ አይቻልም። ግን አረቦች ሲሰሩት የነበረ ስለሆነ ነው direct የከለከሉ ነብዩ عليه الصلاة والسلام أن رسول الله صلى الله عليه وسلم نهى ከለከሉ عن بيع ከመሸጥ ሀበለል ሀበላ የጽንስን ጽንስ وكان ነበረ بيعا የአሻሻት ዘዴ ነበረ። የተባያዑ አህሉል ጃሂልያ በጃሂልያ ዘመን የነበሩ ሰዎች ይሻሻጡት ነበር። ይሄን ካነረጁሉ ረጁሉ ሰውየው ነበር የብታኡል ጀዙረ ግመልን ይገዛ ነበር። ኢላ አንቱን ትጀናቀቱ ግመሉ እስከምት የሆነች ግመል እስከምትል ثመቱን ትጀለት ፊ እንደገና እሷ ሆድ ውስጥ ያለው ተወልዶ ሌላ ሲወልድ የዛን ጊዜ ገንዘቡን እከፍላለሁ ወይ እሱን ሸጬ እከፍላለሁ ወይንም ደግሞ የጊዜ ገደብ ለማድረግ የሚጠቀሙታል። ወይም ዋጋ አድርገው ይጠቀሙታል። ገባችኋል? አልገባችሁም አይደል? እቃ ሲሻሻጡ ምን ያደርጉታል? ዋጋውን ግመሌ እርጉዝ ናት። ይቺ ግመል ወልዳ እሷ ውስጥ ያለው ተወልዶ እንደገና ሌላ ሲወልድ የዛን ጊዜ ገንዘቡን እከፍልሃለሁ። ከሌላም ይሁን እሱም ተሽጦ ይሁን በሁለቱም መጅሁን በሁለቱም መጅሁን ነው አይቻልም። አልገባችሁም? መጀመሪያ ጽንስን ራሱ መሸጥ ክልክል ነው። ጽንሱን ራሱ መጀመሪያ የመጀመሪያውን ማለት ነው። እንኳን ሁለተኛው step ላይ ግን ጃሂልዮች ሲሰሩት ስለነበረ direct ነብዩ عليه الصلاة السلام ከለከሉት እንጂ መጀመሪያ بيع الجنين ጽንስን ራሱ መሸጥ አይፈቀድም። ጽንስን ራሱን መጀመሪያ መሸጥ አይፈቀድም። ከነናቱ ዝም ብሎ እርጉዝ ላም ብሎ መሸጥ ይችላል። እርጉዝ ከብት ብሎ መሸጥ ይችላል። ችግር የለም። ከነ እርግዝና ውስጥ ያለው ለልጅ ዋጋ ብሎ ግን እንትን ማለት የለም። ልጅ ለብቻ አይሸጥም ማለት ነው። አልገባችሁም? ገብታችኋል? እሺ አንበኤ ሐበልን ሐበላ አንበኤ ሐበልን ሐበላ የጽንሶችን ጽንስ የጸነሱ እንስሶች ጽንስ የጽንስን ጽንስ መሸጥ ወካነ በይዓን የአሻሻጥ ዘዴ ነበር። የተባይዑ አሉ ጃሂልያ አሉ ጃሂልያዎች ሲሳሳጡት ነበረ። ለምሳሌ ካነ ረጁሉ ሰውየው ነበር የብታዑል ጀዙረ ግመልን ይገዛል ኢላ አንቱን ትጀናቀቱ ግመሉ እስከምትወልድ ድረስ ثم تنتج التي እንደገና ያቺኛይቱ ስትወልድ የቷ ሲበጥንሃ እዚችኛይቱ ሆድ ያለው ማለት ነው ሲበጥንሃ እ ወንድ ከሆነ አይሆንም ማለት ነው። ግመሌ ትወልዳለች፣ ግመሌ ጸንሳለች። ይቺ ወልዳ ያቺኛይቱ እንደገና ስትወልድ የእድሜ ክልል ያደርጉታል። ገንዘቡን የዛን ጊዜ እሰጥሃለሁ፣ እሷንም ሸጬ ይሁን ወይም ደግሞ እሷ ስትወልድ ዝም ብሎ ለጊዜ ገደል ለምሳሌ አሁን ትወልዳለች ከሶስት ወር በኋላ እንደገና ያቺ አድጋ ደግሞ ስትወልድ እሰጥሃለሁ ገንዘቡን። አረቦች ያደርጉት ነበርና ነው። አሁን ጅልነት ነው የሚመስለው አይመስላችሁ? ሲቀራ የሆነ ጅልነት ነው የሚመስለው ነው። አረቦች ይሰሩት ነበር፣ ግን በይአል መጅሁል ነው የማይታወቅን የማይያዝን የማይጨበጥን ህልም የሆነን ነገር አንድ የጊዜ ገደብ ማድረግ ነው። አይታወቅም ገደቡ። ከሶስት ከአራት ዓመት በኋላ ልትወልዳል ልትወልድ ትችላለች። ያሁኗ ተወልዳ እንደገና እቺ ተወልዳ ያሁኑ ተወልዶ ራሱ አይቻልም። እንኳን ተወልዶ እንደገና እሱ ተወልድ ግልጽ ነው አይደል? ለጊዜ ገደብ ማድረግ ማድረግም ይጠቀሙበታል። ለጊዜ ገደብ አድርገው ይጠቀሙበታል። أن النهي عن بيع الجنين إذا كان في بطن أمه أجسل وقيل المراد بيع جنين الجنين أي بيع بيع حمل من تحمل ما تحمله الناقة ووجه النهي أنه بيع معدوم مجهول يا سوق أن ጭራሽ የሌለን ነገር መሸጥ ዋጋ ማድረግ ስለሆነ ነው። ሐዲሱ ሙተፈቅ ዐለይህ ነው። ወለፍዙ ሊልቡኻሪ በይዑ ሐበሊል ሐበላ ገብታችኋል አልገባችሁም? ግልጽ ነው አይደል? ጽንስን መሸጥ ይፈቀዳል? አይፈቀድም። የጽንስን ጽንስ ሚንባቢን አውላ በይበልጥ ይታወቃል፣ አይፈቀድም። ለምን ጽንስን ዘለው ነብዩ ጽንስ ጽንስ ላይ ሄዱ። አረቦች ሲሰሩት የነበረ ስለሆነ ነው። ይህንን ያውቅ ካልገባችሁም ያለ የጽንስ ጽንስ ጽንሱ መጀመሪያ አይፈቀድም። ዋጋ ማድረግም አይፈቀድም። ጽንስ ራሱ መሸጥም አይፈቀድም። መሸጥም ሆነ ዋጋ ማድረግ አይፈቀድም። ጽንስን ለምን አይታወቅም? የተያዘ የተጨበጠ ነገር ስላልሆነ የጥንስ ጽንስማ ሚንባቢን አውላ ክልክል ነው። ግን ነብዩ ዘሎ የከለከሉት የትኛውን ነው? አልፈው ተሻግረው የትኛውን ነው? የጥንስን ጽንስ ከለከሉ። ለምን? አረቦች ሲሰሩት ስለነበረ ነው። ካነ ተብታሁ አህሉል ጃሂልያ ብለው ነግረውናል። ወአንሁ አነ ረሱላላህ ሰለላሁ ዐለይሂ ወሰለም የተከለከለበት ምክንያት ምንድነው ከተባለ ሀዳ በይዑል መጅሁል የማይታወቅን ያለለን ነገር መሸጥ ስለሆነ ማንኛውም የሌለና እጃችን ያልገባን ነገር መሸጥ ከልከል ነው። እጃችን ያልገባና ያልጨበጥነውን ነገር መሸጥ ክልክል ነው የሚለውን ከዚህ እናገኛለን። وعنه أن رسول الله صلى الله عليه وسلم نهى نبي عليه الصلاة والسلام كالكلوان عن بيع الولاء ولاء مشت كالكلوان وعن هبة مسأة كالكلوان ولاء ትናንትና ቀርተነዋል ወላ ወላ አይሸጥምም አይሰጥምም በሁለቱ ብቻ ሳይሆን በማንኛውም ማስተላለፍ አይቻልም ወቅፍ ማድረግም አይፈቀድም ወላ ወላ ማለት ምንድነው ብያቸዋለሁ አንድን ባሪያ ነፃ መልቀቅ ማለት ነው አይደል? ወላ ማለት ነፃ የምለቀው ባሪያ ላይ ወላ አለ፣ የበላይነት፣ ኃላፊነት፣ መሪነት አለ። ያቺ ወላ የምትባል ስልጣንን መሸጥ አይፈቀድም ለማን መሸጥም አይፈቀድም፣ አሳልፎ ለሰው መስጠት አይፈቀድም፣ በውርስም በወቅፍም ማስተላለፍ አይፈቀድም። ወላ የራስ አልወላ አልወላኡ ሉሕመቱን ነሰቢ ፈላ ዩባዑ ወላ ዩሃቡ ብለው ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል። ነሃ እንበይ አልወላ ስልጣንን መሸጥ ክልክል ነው አሉ። በአንድ ባሪያ ላይ ነፃ በማውጣት ያለውን ስልጣን መሸጥ ክልክል ነው። ወአን ሂበቲ መስጠትም ክልክል ነው ብለው ነብዩ አለይሂ ሰላቱ ወሰላም ከልክለውታል፣ እርም አድርገውታል። ሐዲሱ ሙተፈቅ አለይሂ ቡኻሪ ሙስሊም የዘገቡት ነው። ለምን ከተባለ እንደ ዝምድና ነው። ዝምድናን አትሸጠውም። እንደዛ ነው። ሉህመቱም ከሉህመቲ ነሰብ ብለዋል። ተግባባን። ፊቅህ ዓለም ውስጥ ምንም ስላልገባችሁ እኮ ነው ጭልም የሚልባችሁ ማለት ብዛት አቂዳና ቂሳ ወይንም ደግሞ እንትን ነገር ታሪክ ምናምን ብቻ ነው የምናውቀው ማለት ገብቷችኋል ولاء የሚባሉ አስበን አዲስ እየሰማችሁ ነው መሰለኝ ዋን አቢ ሁረይረተ ረዲየላሁ ተዓላ አንሁ ቃል ነሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ عليه الصلاة والسلام ከልክለዋል አንበይ አልሐሳር በጠጠር የሚደረግን መሻሻል ወአንበይ አልገረድ የማታለልን መሸጥን ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል የድንጋ በመወራወር ወይንም ደግሞ የሐፋት መሸጥ ማለት ምን ማለት ነው? እና هذه الحصات ማለት ድንጋ ተወረውርና ድንጋ ወርውር ይልሃል። ድንጋ ተወረውራለህ፣ ድንጋው ያረፈበትን ልብስ ይሸጥልሃለሁ። ይመስላል። ወይንም ደግሞ እሱ ድንጋ ድንጋይ ወረውርና ድንጋይ ያረፈበትልን ልብስ ወይም ወረውርና 10 20 30 በጎች ካሉ ይሄ ድንጋይ የመታውን በግ ሸጨልሃለሁ። አይታወቅም የትኛው በግ ላይ እንደሚያርፍ። አሁንም መጃጃል ይመስላል አይደል? ይሰሩት ነበር የዛን ጊዜ በጊዜው ስለሚደረግ ነው። በሰዓቱ የለም ስለሌለነት እንዳይመስላችሁ። ወይ ድንጋይ ወረውሩና ይሄ ድንጋይ ያረፈበት ርቀት ድረስ ያለው መሬት ሸጨልሃለሁ። ይሄ በይዓል ሐሳት ይባላል። ሐሳ ማለት ምን ማለት ነው? ጠጠር በይዓል ሐሳት ማለት በድንጋይ በመወርወር መሻሻት ክልክል ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አልገባችሁም? ገብታችኋል? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አንበ ኢልሐፋት በድንጋ መወርወር ያለን ሽያጭ ከልክለዋል። ድንጋ በመወርወር ወይንም ጠጠርን በመወርወር ያለን ሽያጭ ከልክለዋል። ድንጋውን ወርውርና ያረፈበትን ልብስ ወይ ወርውሬ ያረፈበትን ልብስ ወይ ወርውሬ የመታውን በግ ወይንም ደግሞ ወርውሬ ያረፈበት ድረስ መሬት ሽጥላለሁ። ይሄ ይሄ አይፈቀድም። ነብዩ አለይሂ ሰላቱ ወሰለም ከልክለዋል። ወአንበይ አልገረድ የማታለልንም ሽያጭ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። የማታለል ፈይ አልገረር የሚባለው ጭራሽ እጅ የሌለ ያመፀን ባሪያ መሸጥ፣ ያመፀብህን በግ መሸጥ፣ እጅ የሌለን ነገር ለምሳሌ ባህር ውስጥ ያለ አሳን መሸጥ፣ ያላስከውን ንብ በህዋ ላይ የሚሄድን ንብ መሸጥ፣ ንብ ሁሉ በአልገረር ማታለል ይባላል። እ ወላ እ ባሪያን ትሸጣለህ። ባሪያህን ነፃ ካወጣው በቃ ብቻ አውጥቻለሁ አልከ ነፃው ብቻ አለው ካሁን በኋላ ነፃ ነው ሑር ነህ አልከው። አንተ እሱ መካከል ወላ አለ። አንተ በሱ ላይ ስልጣን አለህ፣ ወላ አለ ልክ እንደ ዘመድህ እንደ አንተ እንደ አባቱ ነው የምትቆጠረው ለሱ ካለለበት ወደ አለበት ዓለም አመጣ ወደ ነፃነት ዓለም ልክ እንደ ልጅህ ማለት ነው። ልጅህን ከሌለበት ወደ አለበት ዓለም እንዳመጣው ሰበብ እንደሆንክ ሁሉ ለሱም ከባርነት ዓለም ወደ ነፃነት ዓለም አምጥተዋል። በመካከላቸው ትስስር አለ። እቺ ትስስር ቢሞት እንኳን አንተ ወላ የምትባለው ያችናል። ያችን ወላ ስልጣንህን እሱ ላይ ያለህን ስልጣን መስጠት የማይፈቀድም ለሌላ ሰው አሳልፎ መስጠት መሸጥ አይፈቀድም። አልተጋባን እህ ባሪያውን መሸጥ ይችላል መሸጥ ይችላል ባሪያውን እህ እህ እቃ እጅ ሳይገባ አይቻልም ሰለም ነው የምትጠቀመው። ስለ ሰለም ደግሞ እንቀራለን። ሰለም ማለት ይቅጠል የሚለው ይህን አይነት እቃ እንደዚህ አይነት እቃ በዚህ ሰዓት አስገባላለሁ አመጣላለሁ ችግር የለም ብለህ ብር መቀበል ትችላለህ። ቢሰለም ማለት ነው። በሌላ ግን ገዝተህ እጅህ ያልገባን ነገር መሸጥ ክልክል አይፈቀድም። ቀብለ አን ትድኺለሁ ፊ የዲክ እጅ ከማስገባት በፊት እንደዚህ አይነት ሽያጭ የለም። ልንቀራው ነው ማለት እ እቃው ጨምሮ ቢል ማለት መነጋገር እንትን ምርጫ ነው። ምርጫ ማለት ማለም የተፈረቀ ሁለተኛ በሱ መግባት አለበት። ለምርጫ ማለት ነው። ለኺያር ለኺያር ራሱ እጅ መግባት አለበት። وعن بيع الحصاة وعن بيع الغرر كالكل وعنه أن رسول الله صلى الله عليه وسلم قال من اشترى طعاما ምግብ የገዛ ሰው አሉ طعاما طعام ብቻ አይደለም ማንኛውም ዕቃ ነው من اشترى طعاما የሆነን ዕቃ የገዛ ሰው فلا يبيعه እንዳይሸጠው ሀታ የቅታለ ከመስፈሩ በፊት እንዳይሸጥ እጁ ከማስገባቱ በፊት እንዳይሸጥ ማለት ነው እጁ ከማስገባቱ በፊት እንዳይሸጥ መን ይሽተራ ጣዓመን ምግብ የገዛ ወይንም እህል የሸመተ ሰው ፈላ እንዳይሸጠው ሀታ የቅታለው እስከሚሰፍረው ድረስ መስፈር አይደለም እዚህ ቦታ የተፈለገው ሀታ የቅቢበሁ ማለት ነው። እጁ ከማስገባቱ በፊት የአየር ባየር ምናምን ሽያጭ አለች። እንደዚህ አይነት የሚጠቀመው ሽያጭ እሷ ነው አሸጠ የገዛኸውን እቃ እጅ ከማስገባት በፊት መሸጥ የለብህም ለሌላ ሰው ለሌላ ገዢ ማለት ነው። ምክንያቱም ሻጩ ሰውዬ የመጀመሪያው ሰውዬ ከተወደደለትና ነድሞ እንደገና በሌላ ዋጋ ሊሸጠው ይችላል። የዛን ሰዓት ይህንኛውን እየጎዳኸው ነው። ስለዚህ እዚህ ከማስገባት በፊት እዚህ ያልገባን እቃ አትሽጥ። የገዛኸውን እቃ ራሱ የገዛኸውን እቃ እቤት ሳታስገባ ወይንም መጋዘን ሳታስገባ እንዳትሸጥ። ይሄ አለው ባይሆን የሆነ ሸጣለሁ ብለዋል። ጧዓምን የተከለከለው ከጧዓም ውጭ ያለ ይፈቀዳል የሚሉ አሉ። አአ አይደለም ሁሉንም ይይዛል። ምግብ ምግብ ነክ ብቻ ሳይሆን ማንኛውም እቃ ባይሆን እንዳካባቢው ይሆናል ይላሉ። ያጋጣሚ ባንክ ቤት ሂደው ገንዘቡን ተፈራርመው ያንኛውም ማሳልፎ ይህንኛውም ሰጥቻለሁ ብሎ ተዋውለው ከሆነ አልቆለታል ነው የሚለው። ፊርማ ካለ ከተፈራረሙ በኋላ አይቻልም፣ ችግር የለም ነው የሚለው። ቢፈርስም ይከተዋል ያስመጣዋልና ግን ውል ሳይኖር ውል ሳይኖር የሆነ ነገር ተፈራርመ ማህተም ኑሮት እንደዛ ሳይሆን ከሆነ ዝም ብለህ የገዛው መሸጥ አትችልም። ሳትቆጣጠረው እጅ ሳታስገባ በፊት አልገባችሁም? መን ይሰራ ጣዓመን ምግብን የገዛ ፈላ ወይም ዕቃን የገዛ ፈላ የቢዑሁ እንዳይሸጠው ሀታ የታለው እስከሚሰፍረውና ቤቱ እስከሚያስገባ ድረስ ረዋሁ ሙስሊም ወአንሁ ቃል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። ሙካይላ ማለት መስፈር ማለት አንደኛ ለማረጋገጥም መስፈር አለብህ። ለሁለተኛው ሰውዬ ስትሸጥ ጎድሎ ሊገኝ ይችላልና መስፈርም አለብህ። ይህንን ያስጋል ብለዋል። ግን ሀታ የታለው ማለት አይ ሀታ ይቅቢደው ከመጨበጡ በፊት እጁ ከማስገባቱ በፊት እንዳይሸጥ ማለት ነው። ولذلك قال الجمهور ولعل علة الأمر بالكيل ثانيا لتحقق ما يجوز من النفس بإعادة الكيل لإذهاب الخداع ወአንሁ ቃል ነሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። አን በይዓተይኒ ሁለት ሽያጭን ፊ በይዓቲን በአንድ ገበያ ውስጥ ሁለት ገበያዎችን ከልክለዋል ነብዩ ዐለይሂ ሰላቱ ወሰላም። <coughs> በአንድ ገበያ ሁለት ገበያ ያ ማለት ይህን ዕቃ ሸጭልሃለሁ እጅ በእጅ ከሰጠኝ መቶ ብር እሸጥልሃለሁ፣ ዱቤ ከሆነ ግን መቶ ሀምሳ አደርግብሃለሁ። ይሄ አንድ ዕቃ ሁለት ጊዜ መሸጥ ማለት ነው። ይሄ ክልክል ነው፣ ክልክል ነው ብለዋል። እንደ ሪባ ነው የሚቆጠረው። ገንዘቡን እንደማሳደግ እዳውን እንደማሳደግ ነው የሚቆጠረው አይቻልም ይላሉ ወላ ይፋሪቁ አላ ሐዲል በይዐይ ወታኒ አየቁለ አቢዑ ከዳሪ ሀዲ ቢከዳ አልአንተ ቢአኒ ጉላመክ ይህን ይቻላል ይህንን እቃ እሸጥልሃለሁ አንተ ባሪያህን ልሸጥልኝ አንድን እቃ በሁለት ዋጋ እንደ ማለት ነው ሁለት በይዓ አንድ በይዓ ላይ ሁለት ስምምነት አይፈቀድም ለየብቻው ነው ይሄንን ባሪያ እሸጥልሃለሁ፣ ይህንኛውን አንተ ልሸጥልኝ። እንደዛ አይነት ሸርጥ አታስቀምጥበት ሰውየው እበት አትፍጠር። በዚህ በሌላ ተስማሙ። እኔም እሸጥልሃለሁ፣ አንተ እሸጥልኝ፣ መስማማት ይቻላል። ወላችን ሸርጥ አድርጎ መንቀሳቀሱን እሱን ከልክለዋል ነብዩ አለይሂ ሰላቱ ወሰለም የተለያየ ምሳሌ ነው የተሰጠው፣ ግን አቅረብ የተባለው የትኛው ነው? አቢዑ ከሀደ ሰው ቢነቅድን ቢዓሸራ ወቢነሺአቲን ቢዕሽሪን ይህንን አቅረብ ያደርጉታል። አንድ አንድ ዕቃ ላይ ሁለት ገበያ ማለት በእጅ ከሆነ አስር ድርሃም ሸጭላለሁ፣ ዱቤ ከሆነ ሀያ ድርሃም ሸጭላለሁ። ይሄ አንድን ገበያ ሁለት ገበያ ማድረግ ነው፣ ክልክል ነው ይላሉ። ነው ሪባ አለበት፣ ሪበን ነሳ የሚባል አለበት። ሪበል ፈብል ሳይሆን ሪበን ነሳ። ተመሳሳይ ከሆነ ሪበል ፈብል ሆነ። እሺ መስፈሩ አይደለም ታርጌቱ። ጅምሁር አልዑለማ መስፈር ጥሩ ነው ይላሉ። ሁለተኛ ስትሸጠው ላለሁ ሊጎድል ይችላል፣ አይታወቅም። አንተ መቶ ኪሎ ግራም ብለህ የገዛው ነገር ዘጠና ዘጠኝ ሊሆን ይችላል፣ አይታወቅም። ስፈረው አንድ ይህንን የሚያስይዘናል ይላሉ። ግን ዋና የተፈለገው فلا يبعه እንዳይሸጠው حتى يكتاله ማለት አይ ሀታ የቅድበሁ እጁ ከማስገባቱ በፊት መስፈር ተገኘ ማለት እጁ ገብቷል ማለት ነው ነው ዋናው እጁ መግባቱ ነው የተፈለገው ተግባብተናል አይደል እክትያሯ የተፈለገችው ሰፍሮ አይደለችም። የተፈለገው እስከሚሰፍረው የተባለው ለምንድን ነው? እጁ ገብቷል ማለት ነው። በቁጥጥሩ ገብቷል ማለት ነው። ችግር የለም ችግር የለም። ዋናው ግን ተቆጣጠረ። ለኺዳ ከኺዳ ነፃ ለመሆን ዝሙረል ዑለማ ምን ይላሉ? መስፈሩ ጥሩ ነው። ጥሩ ነው ይበረታታል ነው እንጂ የሽያጭ ዋና አካል ይሆናል ማለት አይደለም ብለዋል። የተፈለገው ሀታ የተቻለው ሀታ የጥቢበው እጁ ከማስገባቱ በፊት እንዳይሸጥ ማለት ነው። እጁ ከማስገባቱ በፊት እንዳይሸጥ ገብቷችኋል? ወሊአቢ ዳውድ ረዋሁ አሕመድ ወነሳኢ ዘግበውታል። ወሰሐሁ ትርሚዚ ወብኑ ሒባን ሐዲሱን ሐሰን ነው ሶሒህ ነው ብለዋል። ولأبي داود من باع بيعتين في بيعة من باع የሸጠ በይዓተይኒ ሁለት ሽያጭን ሁለት ገበያን في بيعة በአንድ ገበያ ላይ ሁለት ገበያን በተደራራቢ የሸጠ ሰው ፈለሁ አውከሱማ ወይ ረከብ የቀነሰውን ዋጋው አነስተኛውን ይቀበላል አው ሪባ ወይ ሪባን ይወስዳል አሉ። ከሁለት አንዱ ነው ያለበት። ወይ አውከሱን ነው የሚወስደው በጣም የረከሰውን ማለት ነው። ቅናሽ ያለውን ገንዘብ ለምሳሌ በአስር ብር እጅ በእጅ ከሆነ አስር ብር እንትን ዱቤ ከሆነ ስንት ነው ያለው? ሀያ ብር ብሎ ከተቀበለ ወይ ረእሰል ማሉን የራሱን ነው የሚቀበለው አስሯን ብር አነስተኛዋን ወይም ደግሞ ከጨመረ ሪባን የሚወስደው በሁለቱም ጉዳት ነው። ስለዚህ ይከለከላል። ስለዚህ ይከለከላል። ወይ አነስተኛ ነው የሚቀበለው አሁን ከተቀበለ አስር ነው፣ ወይ ደግሞ ሀያ ነው ካሳደገው ሪባ ነው። ሪበነት ሪበል ፈድል ይፈጠርበታል ብያቸዋለሁ። ፈለው አው ከሱማ አቀሉ አነስተኛ ዋጋውን ሊቀበል ይችላል። أو الربا ወይ ሪባውን ሊቀበል ይችላል። በአንድ بيع ውስጥ ሁለት بيع የሚያደርግ ሰው ወይ ቅናሽን ወስዳል በአስር ብር አሁን ከተቀበለ አስር ብር ነው። ኋላ ከተቀበለ ሀያ ነው። ኋላ ከተቀበለ ሪባ ነው። አሁን ከተቀበለ አነስተኛ ብር ነው። ከሁለት አንዱ አለበት ማለት ስለዚህ ክልክል ነው ለማለት ፈልጎ ነው። አነስተኛውን ይውሰድ ማለት አይደለም። فخالف ألفاظ عامة الصحابة فلا تقلوا من الشذوذ ومحمد بن عمرو قد تكلم فيه غير واحد فالظاهر أن هذه الرواية بهذا اللفظ لا تصلح للاحتجاج ግልጽ ነው አልገባችሁም ማለት ስትስማማ አሁን መቀበልህን አነስተኛዋ ምንም አይደለችም ጉዳት አታመጣም ማለትን አይደለም። ግን ያለበት ምንድነው? ስምምነቱ ላይ የሪባ ስምምነት አለችበት ባትቀበልም እንኳን ሁለት በይ ስታደርጉ እኮ ሁለት ነገር ነው ያለው። ፈረዱኝ ነው አንድ እቃ ስትሸጠው ስትሸጠው ሁለት ጊዜ የምትሸጠው ከሆነ አንዱን እቃ ሪባ የሚባል ስምምነት አለ። ይችን ሐላሏን ብቻ አይደለም ማየት ያለበት። በአስሩ ብር መሸጥን ሰው ጥሩ ነበር፣ ግን አንተ ሸርጡን ስታስቀምጥ አስር ብር direct ይሸጠው ግን አሁን ከሆነ አስር ብር ኋላ ከሆነ ሀያ ብር ስትል እዚህ ስምምነቱ መካከል ምን ነገር ተጨምሮበታል። ሐራም የሆነ ስምምነት ሸርት ተቀምጧል። እሷን ክልክል ያደረገች አልተግባባንም እንዴ? እቃህን አስር ብር አንተ እኮ አስር ብር የገዛውን ስምንት ብር መሸጥ መብትህ ነው። ችግር የለም። አነስተኛውን ትቀበላለህ ዋጋ ወይም መሪባ ትቀበላለህ ነው የተባለው። አነስተኛውን ቢቀበል ምን ችግር አለው? ችግር የለውም ነበር። ግን እሸርጡ ላይ ሲያስቀምጥ ሐራም ነገር አለ መስፈርቱ ምን በይዑን ሲያደርግለት ይሄንን እቃ ይሄን ልብስ ወይንም ይችን ቲሸርት አስር ብር እሸጥላለሁ እጅ በእጅ ከሆነ ሀያ ብር እሸጥላለሁ ዱቤ ከሆነ የትኛው ነው ሐራም የሚሆንበት? በዱቤው ጊዜ ሐራም እየሰራ ነው። ስለዚህ የዱቤውን ተመልክቶ ይሄንኛውም አብሮ ሐራም ሆነበት ማለት ነው። ሁለቱም ባንድ ላይ ክልክል ይሆናሉ። ይሄ ቅራት በጣም ከብዳቸዋል። መንባአ በይዓተይኒ ሁለት ገበያዎችን ያደረገ ሲበይዓቲን በአንድ ገበያ ላይ በአንድ ዕቃ ላይ ሁለት ገበያ ያደረገ ፈለሁ ለዚህ ሰው አውከሱማ ወይ ርካሹን ቀላሉን አነስተኛውን ገንዘብ ይወስዳል፣ አውሪባ ወይ ሪባ ነው የሚወስደው። ስለዚህ መጥፎ ሸርጥ አለ ማለት ነው። መካከል ላይ ክልክል ይሆንበታል። አንድ ገበያ ላይ ሁለት ገበያ እንዳያደርግ በቃ ብሩን ዝጉት። አንድ ዕቃ ሁለት ጊዜ አይሽጥ። አንተ ለአንድ ሰው እንካ ይህንን ኪታብ እሸጥልሃለሁ አሁን ዋጋውን የምትሰጠኝ ከሆነ አርባ ብር አድርግልሃለሁ በኋላ የምትሰጠኝ ከሆነ ግን ሀምሳ ብር አድርግላለሁ አትበል። እዳህን እየሸጥከው ነው። አርባውን ብር አስር ብር አትርፈህ እየሸጥክ ነው ማለት ነው። ሪባ ነው የሚመጣው። እቃው ጋር አታወዳድሩት። አሁንም ይግባችሁ። እቃ ሲሸጡ አሁን ዋጋው የምትሰጠኝ ከሆነ መቶ ብር እሰጥልሃለሁ ከወር በኋላ የምታመጣ ከሆነ 150 አድርግብሃለሁ አልከው። መቶውን ብር በ150 ብር እየሸጥከው ነው የሚቆጠረው። ስለዚህ አንድ ገበያ ላይ ሁለት ገበያ አታድርጉ። የሁለተኛው አስወድዳችሁ ዱቤ በሆነ ጊዜ የምትጨምሯት ገንዘብ ሪባ ናት። ዋጋም በዋጋ እንደተሸጠ ነው የሚታየው። ግልጽ ነው አሁን? ስቡሁም ቅዱስ وعن عمرو بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم لا يحل سلف وبيع ሰለፍና በይ አይቻልም። መሸጥና ብድር ማለት ነው በአንድ ላይ ሰለፍና በይ ሰለፍና በይ በይ ማለት ሽያጭ ነው። ሰለፍ ማለት ደግሞ ማበደር ማለት ነው። ይህንን እቃ እሸጥልሃለሁ፣ ይሄን እቃ 150 ብር እሸጥላለሁ፣ 100 ብር የምታበድረኝ ከሆነ ባንድ ላይ አይተንም። ባንድ ላይ እንደዛ አይነት ሸጣ አይደረግም። ሰለፉን ወበይዑን ይሄ ማለት አይላ ያትሉ በይዑን ማአሸር ቢቀርብ ቢአየቁለ ቢዕቱ ከሀደ ሰውበ ቢዓሸራ ይህንን ልብስ በአስር ብር እሸጥላለሁ አላ አን ቱቅሪበኒ ዓሸራ አስር ብር ልታበድረኝ ይሄ አለን ብዙ ነገር ይሰራል። ገበያ መካከል ላይ ቢገቡ የማናውቀው ስንት የገበያ አይነት አለ፣ ስንት የማናውቀው ገበያ አይነት አለ። ሰለፍና በይ አንድ ላይ ያስኬዱታል። ይህንን ልብስ እሸጥልሃለሁ፣ መቶ ብር እሸጥልሃለሁ፣ አንተ ሀምሳ ብር የምታበድረኝ ከሆነ ትለዋለህ ለሰውየው። ይህ አስር ብር እሸጥልሃለሁ፣ አስር ብር የምታበድረኝ ከሆነ ምን ያደርጋል ማለት ነው? ልብሱን ይሸጥለታል። በምን በአስር ብር ይሸጥለታል። እንደገና ሌላ አስር ብር ይቀበለዋል። ስንት ብር ይዞ ይሄዳል ወደ ቤቱ? ሀያ ብር ይዞ ይሄዳል። አምስት ብር ሀያ ብር ማለት ነው። ምን ችግር አለ? ያን ያበድረው ይሄን ይሸጠልን አይቻልም። በቃ ሸርጥ እያደረገበት ነው። በይ እናንተን አንድ ላይ ላይሕሉ አይፈቀድም አይቻልም። ሰለፉን ወበይዑን ሰለፉን ብድርና ወበይዑን ሽያጭ በአንድ ቦታ ላይ አይቻልም። ይህንን ሀያ ብር ሰጥልሃለሁ፣ አስር ብር ልታበድረኝ፣ ይሄን እንደዛ አድርግልሃለሁ ይሄን እንደዚህ ልታደርግልኝ ብሎ መሸጥ አይፈቀድም። ሰለፍ ማለት ብድር ማለት ነው። ሰለፍ ማለት ቢማዕነል ቀርብ ማለት ነው። ላ ያሕሉ ሰለፉን ብድር አይፈቀድም። ወበይዑን ሽያጭ ማንድ ነው 10 ብር እሸጥልሃለሁ እቃውን አንተ 20 ብር ልታበድረኝ ማለት አይቻልም። ወላ ሸርጣኒ ፊ በይዕን አንድ በይዕ ላይ ሁለት ሸርጥም አይፈቀድም። አንድ عند ላይ አንድ ሽያጭ ላይ ሁለት ሸርጦችም فكر فقيل هو بيعتان في بيعة يالون عند لا من نحسهم منه أن يقول أبيعك هذا الثوب وعلى خي... وعلي خياطته وكسارته هي راس من نادر ها አንተ እንዴት ያውቀዋል? ማለት በራሱ በራሱ ሰው የሚንቀሳቀሰው ነገር አይ ይችን እጅበጅ እጅበጅ ከሰጠኝ አስር ብር እሸጣታለሁ የዲቤ ከሆነ ሀያ ሀያ ብር አድርገዋለሁ ብሎ በራሱ ነይቶ እየተንቀሳቀሰ አንድ ሰው ላይ ሸጥ አድርጎ አይናገር ነው ይከለከል። ያማኮር ነው ግን ዱዴ ብሎ የዱዴ እንትን ብሎ እንደዚህ አይነት ሸጥ አድርጎ ሰውዬ ላይ ማስቀመጥ ክልክል ነው። ወላ ሸጣን ፊ በይዕን አንድ በይዕ ላይ ሁለት መስፈርቶችን ማስቀመጥ ክልክል ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ሁለት መስፈርትን ምን አቢዑከ ሀዘተው ይህንን ልብስ እሸጥልሃለሁ፣ ወዓለየ ኺያጠቱ እኔው ልሰፋው፣ ወዓለየ ቂሳረቱ እኔው ላሳጥረው፣ ወይንም እኔው ላጥበው። ሁለት መስፈርት አንድ በይዕ ላይ ሁለት ይሸጥ እዳ ማሸከም ነው ሰውየውን። ይህ የበይዕ ወይንም የንግዱን ነገር ምን ማድረግ ነው ችግር መፍጠር ነው በሰው ላይ ለማለት ነው። ሸርጥ በበዛ ቁጥር system ኡ ምን ሊሆን ይችላል? እየተበላሸ ይሄዳል። የንግድ አካሄዳችን ሊበላሽ ይችላል። ገር በገር ማድረግ አለብን። ولا شرطان ሁለት መስፈርትም ሲበይዕን በአንድ በይዕ ላይ ሁለት መስፈርትም አይፈቀድም። እቃውን እሸጥልሃለሁ፣ እሺ እቃውን ትሸጥልኛለህ፣ አንተው ልትሰፋው፣ አንተው ልታጥበው፣ ሁለት መስፈርት አድርጎ ሽያጭ አይፈቀድም። ያ አይፈቀድም። ሰውየው ላይ ጉዳት ከወደደች ገብቷችኋል? ምሳሌ ነው ያዙ። በቃ ነው የገባችሁ እ ይቻላል ይቻላል። ሸርጥ አድርጎ መንቀሳቀስ ሸርጥ ነው እኮ ሸርጥ ማለት መስፈርት አድርገህ መንቀሳቀስ ነው እንጂ ያልተፈቀደው እዛው ከሰውየው ለምሳሌ ልብስ ሰፊ ከሆነ እዛው ትገዛውና እዛው ስፋው ብለህ ትሰጠዋለህ። የእንትኑም ለብቻ ነው፣ የዛንኛውም ለብቻ ነው፣ ለየብቻ ነው ገላያው፣ ችግር የለም። ለልብሱ ላይ ግን ይህንን ልብስ እምገዛ አንተው ልትሰፋው አንተው እንድልታደርገው ምናምን ነገር ብለህ አለበለዚያ አልገዛም። ይህን ሸርጥ አታስቀምጥ ሸርጥ ማለት ይህን ካደረግ ታደርገዋለህ፣ ይህን ካላደረግ ካላደርግም አትበል። ተዋዋል፣ ግዛውና እዛው ስጠው ይስፋልህ፣ ችግር የለም። ይህ አልተከለከለም። አተገበን ሸርጥ ማድረጉ ነው የተከለከለ። አንድ ነገር ላይ ሁለት ሸርጥ፣ አንድም ሸርጥ ራሱ ከኋላ አልተፈቀደም። አንድም ሸርጥ አንድ ሽያጭ ላይ ሁለት ሽያጭ፣ አንድ በይዕ ላይ ሸርጥ ሰለፍና በይ እነዚህን ቀጠናል። አለው ገባችሁ ከሆነ እሺ ወላ ሸርጣኒ ፊ በይዕ ወላ ሪብሑ ማ ለም ያልተቀበልነውንና እጃችን ያላስገባውን እቃ ደግሞ አትርፎ መሸጥ እሱም ራሱ ክልክል ነው። ወላ ሪብሑ ማትረፍም ማትረፍም ክልክል ነው። ማለም ዩብመን ዋጋው ያልተከፈለበት ወይንም ደግሞ እጃችን ያልገባን እቃ በአየር ላይ የሚሸጡት ይህን ከልክለዋል ነብዩ አለይሂ ሰላቱ ወሰላም። ወላ ሪብሑ ማለም ይድመን አነፍ ወልፊዕሉ መብንዩ ማለም ይምለክ ወለም ዩቅበት አይ ላ የጁዙ አኽዙ ነፍዒ መያዝ አይፈቀድም አላ ሲልአቲን ይሽተራሃት ከይቅቢብሃ እስከሚገዛት የገዛትን ዕቃ እጁ እስከሚያስገባ ድረስ በአየር ላይ በትርፍ መሸጥ የለበትም። ሀታ ይቅብባ እስከሚጨብጣት ድረስ ፈይዛ ቀበባ ወደ ከለት በማን እሱ ቁጥጥር ስር ከገባች ፈይነ እዚህ የጅዙ ለው በይዓዋ ሁዱ ቢሓለያ እሷን አትርፎ መሸጥ ክልክል አይደለም። ይና የንግድ ራሷ እንዳካሄድ ነው። ግን ሰውየው ላይ ገዝቼሃለሁ ብለው ስንት ሸጥልኛለህ? መቶ ብር ሸጥላለሁ። ሌላ ቦታ ደውለህ መቶ ሀያ ትገዛለህ፣ እቃ ላምጣ ወይንም ሸጭልሃለሁ ብለህ መናገር አትች አይፈቀድም። ሸጭልሃለሁ አይቻልም። አንድን ሰው ለምሳሌ ሌላ ሰው ጋር ጠይቀሃል፣ እቃ አለ አላው እጅ ሳይገባ በፊት አንተ ጠይቀሃል፣ ስንት እቃ አለ? አስር እቃዎች አሉ አለ። እሱ ጋር ልትስማማ ትችላለህ። ተፈራርመህ ወስነህ ከሆነ ችግር የለም። ምክንያቱም ቢያጣ ወይንም ያንን ነገር ቢሸጥብህ ሌላ ሊያመጣልህ ይችላል፣ ወይንም ትከሰዋለህ። ግን የሆነ ቃል እሱ እጅ ሳታስገባ በፊት ለሌላ ሰው እቃ ትወስዳለህ፣ እንደዚህ አይነት እቃ አለ እኔ ጋር ብለህ ሰውየው ጋር ተስማምተህ በቃ ሽጥላለሁ ብለህ ከዚህኛው ዋጋ በትርፍ መቀበል ክልክል ከዚህኛው አትርፍ መሸጥ ማለት ገና እጅ አልገባም። ይህንኛውን ሰውዬ ገዝተው ሸጠህለት ዋጋ ተቀብለዋል። እዛንኛው አልተቀበልኩም። እዛንኛው መጋዘን ስትሄድ ኦ ሌላ ብር አግኝቼ እኮ ሸጥኩት ቢል ይሄንኛውን አከሰርከው ማለት ነው። አልገባችሁም? ወላ ሪብሑ አትርፎ መሸጥም አይፈቀድም። ማለም ብመን እጅ አልገባን እቃ እጅ አልገባን እቃ ያልያዙትን እቃ ገዝተው ያልተቆጣጠሩትን እቃ አትርፎ መሸጥም አይፈቀድም። ለምን? ሻጩ ጋር መጀመሪያው ሻጭ አንተ ሁለተኛው ሻጭ ነህ። ባኤ አልአወል አለ፣ ባኤ አሳኒ አለ፣ ሚሽተሪ አለ፣ ሶስተኛ በእኛ በሶስታችን መካከል ነው የሚሄደው እቃው። እዚህኛው እቃ ጋር እዚህኛው ሰውዬ ዘንድ ያለውን እቃ አለህ እቃ አዎ ገዝቻለሁ አልከውና እሺ ተስማማችሁ። ፊርማ የለም። ፊርማ ካለ ባንክ ቤት ቼክ እንትን ከተባባላችሁ በኋላ ችግር የለም ብለዋል። ለማፈት አድርጓል ብትል ፊርማ ከተደረገበት በኋላ ችግር የለም። ልክ እንደተቆጣጠርከው ነው ራሱ የሚቆጠረው። ምክንያቱም ብታጣ እንኳ የሆነ ነገር ቢያደርግብህ እንኳ ታስመጣዋለህ። ደግግ ያ ነገር አለ። ከሱ እቃውን ገዝተው አንተ በቁጥጥር ስር ሳታደርግ በፊት በአየር ላይ ለሌሎች አትርፈህ መሸጥ ክልክል ነው። ሁለተኛውን ሰውዬ ትጎዳዋለህና ወላ በይዑ መሸጥም አይፈቀድም። ማለይሰ እንደከ አንተ ዘንድ የሌለን ዕቃ መሸጥም አይፈቀድም አይፈቀድም። አንተ ዘንድ የሌለን እቃ መሸጥም አይፈቀድም። የሌለህን እቃ ገና ላመጣ እችላለሁ ብለህ ማለት ነው። የቅድሙ ገጥተህ እጅ ሳታስገባ በፊት መሸጥ ነበር። አሁን አንተ ዘንድ የሌለን እቃ ላመጣ እችላለሁ። ይሄን ነጋዴዎች ብዙ ጊዜ ይሰሩታል። ላመጣ እችላለሁ ብሎ ላገኘው እችላለሁ እቃውን ብሎ ዝም ብሎ ይሸጣል ባየር በቃ አስር እቃዎች አሉ ትገዛለህ ይለዋል። አዎ በቃ ይሸጥለታል፣ ገንዘብም ይቀበለዋል። ገንዘብ ተቀብሎታል። እንደገና አዲስ ፍለጋ ነው የሚሄደው። እንደገና ፍለጋ እዛ አግኝቷል የሚገዛ ደንበኛ ከሱ ገንዘብ ይቀበለውና ፍለጋ ይሮጣል። ገና ገና ፍለጋ ይሮጣል። ይሄ ራሱ ክልክል ነው። አልገባችሁም? ቀብድ ተቀበለ። አሁን ይመጣልናል። ምን ገዝተው ከድርጅቱ ገዝተው ባይዘው አንድ ነገር አለ። የድርጅቱ እቃና ገበያ ላይ መካከል የሚሸጠው ጋር ይለያያል። ከድርጅቱ ስትገዛ ምን አለ? የተራሱ አለ። ያ እንደዚህ አይነት ሁክም ሳይገባም ብዙውን ጊዜ ህጋዊ ነው። ብዙ ጊዜ ሜዳ ላይ የሚሸጥ ወይንም ደግሞ እንደ መርካቶ ምን ገበያ መካከል ላይ ዝም ብለ ያለ የሱቅ እቃ የምን እቃ ከሆነ እንደዚህ አይነት እንትን የሌለው ከሆነ ነው አስቸጋሪ የሚሆንበት ነው። የእነሱ ችግር የለም። ብዙ ህጋዊ የሆነ እንትን ነገር ይሰጡሃል። ወላ በይዑ መሸጥ የማይፈቀድም ማለይሰ እንደከ አንተ ዘንድ የሌለን ዕቃ አትሽጥ ገና አገኛለሁ ብለህ ይሄ ነው በቃ رواه الخمسة وصححه الترمذي وابن خزيمة والحاكم وأخرجه في علوم الحديث من رواية أبي حنيفة عن عمرو المذكور عن عمرو المذكور بلفظ نهى عن بيع وشرط يمن الليلة ተናግረዋል። ነብዩ አለይሂ ሰላቱ ወሰላም የከለከሉት አን በይዕን ሽያጭና ወሸርጥን አንድ መስፈርት አንድ ሽያጭ አንድ መስፈርት ቅድም የቀራ ነው ምን ነበር? አንድ በይዕ ላይ ስንት መስፈርት ነበር? ሁለት መስፈርት ነበር። አንድ መስፈርት ራሱ አይፈቀድም። አንድ መስፈርት ራሱ አይፈቀድም። قال ابن تيمية في فتاوي هذا حديث باطل وليس في شيء من كتب المسلمين وإنما يرمى في حكاية منقطعة حديث ضعيف ነው እያለ ነው። በጣም ضعيف አድርጎታል። ነሃ አን በይዕን ወሸርጥን የሚለውን በጣም ضعيف ነው ብሏል። ሸርጣን ያለውን የተቀበለ ሸርጣን وعنه قال نهى رسول الله صلى الله عليه وسلم نبي عليه الصلاة والسلام عن بيع العربان የዑርባን ሽያጭ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። وهو أن يعقد الرجل على شراء سلعة فيعطي البائع شيئا من النقود ይህ እንደማ ዑርባን የሚባለው መጀመሪያ ትሰጠዋለህ፣ 50 ብር ትሰጠዋለህ። እቃውን ከወደድኩትና የሚስማማኝ ከሆነ ይሄ 50 ብር ለምሳሌ በአንድ ሺህ ብር ተስማምቶት ከሆነ መቶ ብር ይሰጠዋል ቅድመ ይህን እቃ ወድጄው ከሆነ ዘጠኝ መቶ ብር ጨምርልሃለሁ ሺህ ብር ይሆንልሃል። ካልወደድኩት ደግሞ እመልስልሃለሁ የሰጠው መቶ ብር እዛው አንተ ጋር ይቀራል። ይሄ ቁርባን ይባላል። ምንድን ነው የሚባለው እ ቀብድ ቀብድ እኮ ይመለሳል። ቀብድ ማለት እኮ እቃውን መጀመሪያ እኮ አልተቀበልክም፣ እቃውን አልተቀበልክም። እቃውን እንዳመጣልህ ወይም ደግሞ ቀብድ ትሰጠዋለህ፣ እቃ በቀብዱ ላይ ትጨምርለታለህ ገንዘብ። እቃውን ካላመጣልህ ቀብዱ እዛው ይቀራል እንዴ? አይቀርም፣ ይመለሳል። ያ ቁርባን አይደለም። አልገባችሁም? በይዕል ዑርባን ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ከልክለዋል። አን በይዕል ዑርባን በይዕል ከልክለዋል። መጀመሪያ ገንዘብ ታስይዛለህ፣ ትሰጠዋለህ፣ መቶ ብር ትሰጠዋለህ። እቃውን ከወደድኩት እቃውን ትቀበለዋለህ። እቃውን ከወደድኩት ሌላ የቀረውን ብር ጨምርላለሁ፣ ካልወደድኩት ደግሞ እቃውን እመልስላለሁ። ስለዚህ ለአንተ የሰጠው ገንዘብ ደግሞ በዛው ይቀራል። ይህንን አይቻልም እያሉ ነው። ወላኪን ኢማም አህመድ ይቻላል ያሉት ረዋሁ ማሊክ ማሊክ ዘግቦታል። ወቃለ በለገኒ አን አምር ብን ሹዓይብ እንዴ ከአምር ብን ሹዓይብ የደረሰኝ ነው ብሎ ማሊክ ዘግቦታል። ኢማሙ አህመድ ይቻላል ነው የሚሉት። ለምን ሲሏቸው እቃውን ተቀብሏል። ሁለት ቀን ሶስት ቀን አራት ቀን ምናምን እሱ ጋር ሊቆይ ይችላል። ያ ለሰውየው የሰጠው መቶ ብር እቃውን ሲመልስለት ነፍዑን እንደገዛ ነው የሚታየው። ስለዚህ የተወሰነ ቀን እሱ ጋር ከተቀመጠ ይሄ እቃ ያጋጣሚ መኪና ሊገዛ ይችላል። አንድ ሰው የሆነ ወይ አንድ ሺህ ብር ወይ ሁለት ሺህ ብር ያስይዝና ከወደድኩት መኪናውን ከተስማማኝና ከወደድኩት እኔው ጋር ይቀራል። በዚህ በሁለት ሺህ ብር ላይ ሌላ መቶ ሺዎችን ይጨምርልሃለሁ ይለዋል። ካልተስማማኝ ይመልስልሃለሁ፣ ሁለት ሺህ ብር አንተ ጋር ይቀራል ይለዋል። እዛው እዛው ይቀራል። ይሄ ዑርባን ማለት ነው። ይቻላል ወይስ አይቻልም? አይቻልም ነብዩ ከልክለዋል ማለት ወላኪን الحديث ضعيف ያደርጉና ኢማሙ አህመድ ይቻላል ነው የሚሉት። ይቻላል በይዕ አልዑርባን ለምን ሲሏቸው ይሄ መኪና እዚህኛው ሰው ግን ሁለት ቀን ወይ አንድ ቀን አድዞና እንሰርቶ ከሆነ ነፍዑን ልክ እንደ ኢጋራ እንደ እንትን እንደ ተከራይ አድርገን የኪራይ ዋጋ ይሆናል ያንኛው ብለዋል። ስለዚህ ቁርባን ይቻላል ማለት አልገባችሁም? ግልጽ ነው አይደል? ምን የምንይዘው የምንይዘው ይቻላል የሚለኝ ይቻላል፣ ችግር የለም። ቁርባን ይቻላል። ዳይት ነው የሚሆነው ማለት ነው። ከዋጋው ጋር ነው ዋጋ ይሆናል። ዋጋ አይደለም፣ ዝም ብሎ ለመነሻ ነው የሚያደርገው ገንዘቡ ማለት የአጋጣሚ ጨረታውን ብታሸንፍ ያ ገንዘብ ማን ጋር ነው የሚቀረው? አይ ትንሽ መሆኗን አይደለም ነው ትንሽ መሆኑን ሳይሆን ሸሪዓ ጋር ምን አይነት ሊላተን ይችላል? አምስት ብርም ትሆን وعنه قال قال رسول الله وعن ابن عمر رضي الله تعالى عنهما قال እርታእቱ ዘይተን ፊሱቅ ምን ይለናል? እንትን ላይ የሆነ ያመጡት ነገር አለ። ولا شرطين في بيع ولا شرطان في بيع ولا ربح ما لم يضمن ولا بيع ما ليس عندك የሚለው ላይ የዑለማዎች የሰጡት እንትን አለ። ኢንሹራንስን የመሳሰለ ምናምን ነገር አንስተዋል። ኢንሹራንስን من نوع المقامرة እንደ ቁማር ይቆጠራልና አይፈቀድም ይላሉ ዑለማዎች። التأمين التجاري የሚባለው ማለት ነው። የንግድ ኢንሹራንስ ራሱ ካምፓኒ ከፍቶ የሚንቀሳቀሰውን እሱን አይቻልም ይላሉ። ولكن تأمين تأمين التعاون ከሆነ ዑለማዎች ይቻላል። ተእሚነል ተዓውን በመረጋጋት ላይ የተመሰረተ ኢንሹራንስ ከሆነ ይቻላል። የንግድ ኢንሹራንስ ግን አይፈቀድም። እኛ ጋር ያለው ደግሞ የንግድ ኢንሹራንስ ነው። ራሱ company ነው፣ ይንቀሳቀሳል። የራሱ አንቀሳቃሽ ነው። የሚቀበለው አለ፣ የሚወስደው ነገር አለ። ለራስም ሆነ ኢንሹራንሱ ለእቃም ሆነ ለንግድም ሆነ ለማንኛውም ነገር ኢንሹራንሱ من نوع المقامرة ነው፣ አይቻልም ብለዋል። መሐመድ ብኑ ኢብራሂም አልሼኽም በዚህ ላይ ፈትዋ ሰጥቷል። مجمع الفقه ም ፈትዋ ሰጥቷል። አይቻልም ነው ያሉት። ነገሩ እንንቀሳቀሳለን። ለምን ልክ እንደ ሪባው ማለት ነው። የሪባ አይበቃልንም ነበር አይደል? ባንኮች ባንክ መጠቀም አይፈቀድ የሚሆንበት እንጠቀማለን። ኢንሹራንስም የምንጠቀመው እንደዛው እንደ ባንኳም ተላልፈን እንጂ ሐላል ንጹህ ሐላል ሆኖ አይደለም። وعن ابن عمر رضي الله تعالى عنهما قال ابتعت زيتا ዘይት ገዛሁ አለ في السوق ገበያ መካከል ሄድኩና ዘይት ገዛሁ فلما استوجبته ልክ እንደተቀበልኩኝ لقيني رجل አንድ ሰው ከኋላዬ መጣ فأعطاني به ربحا። فلما استوجبته ልክ እንደተቀበልኩት أي صار في ملكي بعد التبايع ማለት ነው። ገዛው ሸጥኩለ ገዛው ሸጥኩለ ተባባልንና فلما استوجبته እጀት አስገባሁት በኋላ እቃውን አይደለም በቃ ገዛሁ አልኩ ሸጭልሃለሁ አለኝ። እንደዛ ካደረኩ በኋላ ለቀየኒ ረጁል ከኋላ አንድ ሰው መጣ فأعطاني به ربحا ትርፍ ሰጠኝ حسنا ጥሩ ትርፍ አገኘሁበት እዛው ማለት ያጋጣሚ በመቶ ብር ገዝቶት እኔ መቶ ሀያ ብር ልግዛ ሀላይ ከኋላ እያለ ነው ለምሳሌ ማለት ነው ጥሩ ሪብሕ አገኘሁበት ፈአረድቱ አን አድሪበ እሺ ልሽጥልህ አልኩትና ፈአረድቱ አሰብኩኝ ፈለግኩ አን አድሪበ ለመታ አላየ ረጁል የሰውየውን እጅ ልመታ ሸጨላለሁ ገዝቻለሁ ልንባባል ማለት ነው። እሺ ሸጨላለሁ ገዝቻለሁ ልንባባል እጅ ለእጅ ልንጨባበት ስንል ፈአኸዘ ረጁሉን አንድ ሰው ምን ኸልፊ ከኋላዬ ቢዚራኢ ክንዴን ያዝ አደረገኝ። فالتفت ዘወር አልኩና አየሁት። فإذا هو ዘይድ ብኑ ሳቢት ነው። ዘወር ስል ዘይድ ብኑ ሳቢት ሶሐብይ ነው። فقال እንዲህ አለኝ ላ ተቢዕሁ እንዳትሸጥ ሀይቱ ብታዕተ እዙ ገዛው ቦታ አትሽር ሀታ ተዑዘው ላ ረሕልህ ጓዝ ወይንም ደግሞ መጋዘን ከመውሰድ በፊት አትሽጥ እዚሁ ቦታ አለች። فإن رسول الله صلى الله عليه وسلم ነብዩ ዐለይሂ ሰላቱ ወሰለም ነሃ ከልክለዋል። አንቱባ አሲላዑ እቃ እንዳትሸጥ ሀይቱ ቱብሳ እዛው ተገዛችበት ቦታ ሀታ የሑዛሀ ቱጃር ነጋዴዎች እስከሚወስዷት ድረስ ነጋዴዎች እስከሚወስዷት ድረስ إلى رحالهم እዛው ጓዛቸው መጋዘናቸው እስከሚወስዱ ድረስ መሸጥ የለበትም ብለዋል ነብዩ عليه الصلاة والسلام አለይ ሀታ ተሑዘው ወተጅመዐሁ የአንተን ቁለው ኢላ መንዚልክ ቦታው ሰጥ والمراد بالقبض ነው ቀብድ ነው። እንደዚህ አይነት ኪታብ ላይ ሲመጣላችሁ እህ እዙም እቃውን ሽጦ ዞር ብለህ መሸጥ ትችላለህ፣ ችግር የለም። እቃውን አይደለም የተፈለገው አሁን እዛው ገዝቶ እዛው መሸጥ እቃው ግን የለም። ይህን እንደዚህ አይነት ነው የተከለከለው። ሀታ ተቅቢዶ ማለት ነው የራስ መሆኑን እርግጠኛ ከመሆኑ በፊት አትሸጥ ለማለት እንጂ እዚህ ገዝተው ዞር ብለህ ለሌላ እዚሁ መሸጥ ትችላለህ። ምንም አይደለም። ይሄ ክልክል አይደለም። የተከለከለው አታተሁዘው አታተቅቢበው ማለት ነው። እጅ ሳታስገባ ዝም ብለህ ገዝቻለሁ ሸጥኩልህ ገዝቻለሁ እቃው የለም እዚህ አንተና ሻጭና ገዢ ሊስማሙ ይችላሉ በአየር ላይ እዚሁ ዞር ብለህ እቃ አገኘህ እንደ አዎ አገኘሁ ገዛሁ እኮ ብለህ ዞር ብለህ እዚህ ለሌላ ሰው መሸጥ አይፈቀድም እቃውን አምጣና አስረክበው አተጓባንም ሐታ ተሑዘሁ ማለት አይ ሐታ ተቅቢደሁ ኢላ ሪሃሊ ዋና እሱቅህ ቦታ ከመውሰድ በፊት ወይንም ደግሞ እጅ ከማስገባት በፊት እንዳትሸጥ በአየር ላይ ለማለት ነው የተፈለገው ሱረት አልቀብድ አልሙስተራ አልሐያዛ ኢላ አልመካን الذي يخص به የምንለይበት ቦታ ማስገባት ማለት በየቂን እሱ ከወሰድከው ማለት በየቂን ያንተ መሆኑ ይረጋገጣል። እንደዛ ይሁን ማለት ነው። ሀታ ራሱ እዛው በገዛህበት ቦታ ብትሸጥ ማለም የተፈረቀ ምርጫ አለ። አይ ትቼዋለሁ ሊልህ ይችላል። እንደዛ አይነት ምን ይፈጠር ይችላል። ተገባን አይደል? እዛው ተሻሽጣችሁ አየር ላይ እዛው እያለ ዞር ብለህ ስትሸጥ ካልተለያያችሁ አንድ ቦታ ካላችሁ አልቋል። ለምን ትቼዋለሁ በይዑ ሊልህ ይችላል። ስለዚህ ወደ ጓዝ ከመውሰድ በፊት እንዳትሸጠው እዛው አንድ አንድ አካባቢ ከሆናችሁ ወይም ደግሞ ሀታ ተቅቢበሁ እቃውን እጅ ከማስገባት በፊት ከሌላ ገዝተህ ለሌላ ሰው አትሸጥ እጅ ከማስገባት በፊት ማለት ነው ገብቷችኋል فأخذ رجل من خلفي ከኋላ የሆነ ሰው ያዘ ቢጅራዕ ክንድን ያዘ ፈልተፈቱ فإذا ዘወር ስል ዘይድ ብን ሳቢት ነው ፈቃል ላ ተቢዑ አትሽጠው ሐታ ሐይቱ ብታዕተ እዙ ገዛበት ቦታ አትሽጣ ሐታ ተሑዘው ኢላ ረሕሊክ ወደ ጓዝ ከመውሰድ በፊት መጋዝን ከመውሰድ በፊት ረሕል ማለት እቃ ባለበት ቦታ ማለት ነው። መጋዘን ከመውሰድ በፊት ፈነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ነሃ ከልክለዋል። አንቱ ባአት ሲልዑ እቃዎች ሊሸጡ ሊሸጡ ሐይቱ ቱብታዑ የሚገዙበት ቦታ እዛው የሚገዙበት ቦታ እዛው ቦታ ላይ ቆመ የሚሸጥ ከሆነ አሁንም የመጀመሪያው ሻጭ አምጣ ሊልህ ይችላል። ደግሞ መብቱ ነው መብቱ ነው። ሸሪዓ የሚፈቅድለታል። ማለም የተፈረቃ ቢል ናቸው እስካልተነጣጠሉ ድረስ ጀርባ ተሰጣጥተው ያን ሻጩም ገዢውም እስካልተበተኑ ድረስ አንድ ላይ እስካሉ ድረስ ትተዋሉ ሽያጭ ማለት ይችላል። አጓባናል ምርጫ አለው። ስለዚህ ሊያፈርስብህ ይችላል። ቶሎ ወደ ጓዝ ቦታ መውሰድ አለብህ አንድ ወይም ደግሞ እቃውን ተቀብለ እጅ ማስገባት አለብህ። እዛን ጊዜ ልትሸጥ ትችላለህ። ሐታ የሑዘሃ ቱጃር ነጋዴዎች እስከሚወስዷት እስከሚጨብጧት ድረስ ኢላ ሪሐሊም ወደ መጋዘናቸውና ሱቃቸው እስከሚወስዱ ድረስ እንዳይሸጡ ብለዋል ነብዩ አለይሂ ሰላቱ ወሰላም አለ። رواه أحمد وأبو داود واللفظ له وصححه ابن حبان والحاكم ዘግበውታል ሐዲሱ ተግባባን ተግባብተናል እሺ ሽያጭ የተከለከለው ምን የቱን የተከለከለው ነው ያልኳችሁ አንድ ሰው የገዛውን ነገር እቃውን እጁ ከማስገባቱ በፊት መሸጥ ክልክል ነው። እጅ የማስገባት ዘዴዎች ግን እንደየሀገሩ እንደየሁኔታው ይለያያል። ይህንን ተግባቡ። ሱቅ ሁሉ ተመሳሳይ አይደለም። ከ company ዎች የሚገዛ እቃና ውጭ ላይ የሚገዛ እቃ ይለያያል። ሪስክ የሌለው ምናምን ነገር አለ። ያ ነው በጣም የሚያስፈራው። ከ company ዎች የምትወስደው ግን ብዙ ፊልም አለው። ወአንሁ ቃል ቁልቱ ያ ረሱላላህ ወአንሁ አሁንም ከራሱ ከሰሃቢዩ ከአብደላህ ብን ዑመር قلت يا رسول الله የአላህ መላክተኛ ሆይ አልኳቸው إني እኔ أبيع الإبل ግመልን እሸጣለሁ بالبقيع በቂዕ ላይ ግመልን እሸጥና ከአቢዑ ቢደናኒር በዲናር እሸጠዋለሁ وآخذ الدراهم ግን ብር ነው የምቀበለው وأبيع بالدراهم በድርሃም እሸጥና وآخذ الدنانير በወርቅ እቀበላለሁ በብር ሸጬ በወርቅ ሂሳብ እቀበላለሁ በወርቅ የሸጥኩትን ደግሞ በብር ሂሳብ እቀበላለሁ አኹዙ ሀዛ ምን ሀዚህ ይህንኛውም በዚህኛው ወአጠ ሀዚህ ምን ሀዚህ ምን ሀዛ ይሄንኛውን ደግሞ በዚህኛው ሰጠዋለሁኝ አለ። ገባችኋል? ከኋላ አለው ዶሚር ላይ ነው የምትመልሱት። አቢዑ አልኢብል ግመል እሸጣለሁ ቢልበቂ እዚህ በቂ ላይ በቂ ላይ ግመል እሸጣለሁ ፈአቢዑ እሸጣለሁ ቢደናኔር በወርቅ እሸጠውና በተወሰነ ግራም ወርቅ እሸጠውና ወአኹዙ ደራሂም ግን የምቀበለው በምን ምንዛሬ ነው? በብር ነው የምቀበለው አላቸው። ወአቢዑ ቢደራሂም በድርሃም እሸጥና ወአኹዙ ደናኒር ድርሃም ነው የምቀበለው ቀይሬ አላቸው። ስለዚህ በብር እሸጥና ዶላር እቀበላለሁ፣ በዶላር እሸጥና በፓውንድ ዝብር ዝብርቅርቅ ወጣ ማለት ነው። የተለያዩ ዋጋዎች ወይንም ደግሞ በብሩን ወርቅ ወርቁን በብር ማለት ነው። አኹዙ ሀዛ ምን ሀዚህ ስለዚህ ነው ይህንኛውን እቀበላለሁ። አኹዙ ሀዛ ብርን እቀበላለሁ፣ ምን ሀዚህ ስለ ወርቁ ወኡዕጣ ሀዚህ ይችኛቱን እሰጣለሁ ምን ሀዚህ ስለዚህም ነው ስለ ብሩ ወርቅ ማለት ነው ፈቃለ ረሱላ ስለ ላ ስለም ነቢዩ አለ ሰላቱ ወሰላም እንዳሉ ላበእሰ አይ ችግር የለም አንተ ሁዳ ብትቀበል ችግር የለም ቢሽዕር የውሚሃ በእለቱ ዋጋ ከሆነ ችግር የለም ማለም ተተፈረቃ ባይሆን ሳትለያዩ ወበይነኩማ ሸይ በመካከላችሁ ምንም ነገር ሳይኖር ወዳውኑ ተቀባበሉ ብቻ ችግር የለም አሉ ተመልከቱ አሁን ግመሉን ሸጠህለት በብር ሸጠህለት ወርቅ የምትቀበለው ከሆነ direct የሚታየው ወርቁና ግመሉ አይደለም። የሚታየው የሸጥክበት ብርና አሁን የምትቀበለው ዲናር ነው የሚታየው። ሁለቱ መካከል ላይ ማበላለጥ ትችላለህ፣ ጣጣ የለም። እሱ ግን ምን አይቻልም፣ ዱቤ ማድረግ አይፈቀድም። ما لم تتفرقا ነው። ይኸው ሪባ ማለት ربا النسأ እና ሪበል ፈድል የሚባል አለ። ይህንን ስላልቀራችሁ ሪበል ፈድልና ሪበነሰ የሚባል አለ። ሪበል ፈግል የሚባለው ብርን በብር ስትገዛዛ አስር ብር በአስር ብር ብቻ ነው። ወርቅን በወርቅ እኩል ተመጣጣኝ ነው መሆን ያለባቸው። ብርን በብር እኩል ነው መሆን ያለባቸው። መበላለጥ የለባቸው። እኩል መሆን አለባቸው። እጅ በእጅ መሆን አለባቸው። አሁኑኑ ነው የምትሰጠው። ስትሰጥም አሁን ነው የምትሰጠው። ስትሰጥም እኩል ነው የምትሰጠው። ጤፍን በጤፍ የምትቀያየር ከሆነ አስር ኪሎ ግራም በአስር ኪሎ ግራም አይቻልም። ሌላ ራሱ ነው ማለት ነው ራሱ እና ደግሞ አሁኑ ነው የምትሰጠው ጊዜ ነው ካበላለጥከው ምን አይነት ሪባ ነው? አስሩን ብር በአስራ አንድ ብር ካደረግከው ምንድን የሚሆነው? ሪበል ፈድል ይባላል። ሪበል ፈድል ይባላል። ሪበል ፈድል ይባላል። አሁኑን ሰጥተው ነበር፣ ግን አበላለጥካቸው። ተመሳሳይ የሆኑትን ገንዘቦች አበላለጥካቸው። ሪበል ፈድል ይባላል። አበላልጠህም ዱቤም ካደረግከው ሁለት አይነት ሪባ ነው። ربا النسأ ም ይባላል፣ የጊዜ ሪባ ራሱንም በማስበለጥ ሪበል ፈድልም ይባላል። ሁለት አንዱን ተመሳሳይ ነገር ማለት ነው። ወርቅን በብር ብርን በወርቅ ከሆነ ግን ማበላለጥ ትችላለህ። እኩል አይደለም እና መጠናቸው ግን አሁኑኑ ተሰጣጡ። እጅ በእጅ ነው መሆን ያለበት። مثلا بمثل አይባልም፣ እኩል በኩል አይባልም። ብርና ወርቅ ይለያያልና ዶላርና ብር ይለያያል። እኩል አድርግ ማለት አይደለም፣ ግን ዱቤ እንዳታደርገው። ዱቤ ካደረግከው ምን ይሆናል ማለት ነው? ምን አይነት ሪባ ነው የሚሆነው? ምግባችን ሪበነሰ ይባላል። ሪበነሰ ይባላል። ለምሳሌ ግመሉን በሀያ ዲናር ሸጠው ግመሉን ወይም በሁለት ዲናር ሸጠው በል ግመሉን በሁለት ዲናር ሸጠው ሲቀበል አርባ ድርሃም ተቀበለ። አርባ ድርሃም እዙ ከሆነ የተቀበለው ችግር የለም። እዙ እዚሁ አሁኑኑ ማለት ነው ከሆነ ይቻላል መቀየር ትችላል። አሁኑኑ ከሆነ ግን ለሌላ ጊዜ አሁን በዲርሃም ይሄን ያክል ኋላ ግን በዲርሃም እንደዚህ ያክል ካደረከው ሁለቱም የምናወዳድለው ሁለቱም ገንዘቦች ሪበን ነሳ ነው የሚባለው። በዛ አልገባችሁ መሰለኝ። በቃ ጠይቁኝ፣ አልገባችሁ። ላበእተ ችግር የለም አንተ ኹዛሃ ስለ ዲናሩ ድርሃም ስለ ድርሃሙ ዲናር ብትቀበል ጣጣ የለውም። ቢሲዕሪ የውሚያ በእለቱ ዋጋ መሆን አለበት ባይሆን በዛን ሰዓት ዲናር ስንት ድርሃም ያወጣል ዲርሃም ስንት ዲናር ያወጣል ተብሎ የተተመነለት ዋጋ አለ። በዛ ዋጋ ችግር የለም መቀበል ትችላለህ አሉ። ከምን በአስር በአስር ዲርሃም የለም አለ። እሺ በቃ እንትን ልጨርስላችሁ ነው። በቃ ሪበን እና ሪበን ፈድል የሚባለው ገብታችኋል? ተግባብተናል። ላበተ ችግር የለም አንተ አኹዛ ብትይዛ ቢሽዕር የውሚያ በእለቱ ዋጋ በእለቱ ዋጋ ሀያ ሁለት ድርሃም ሁለት ዲናር ስንት ድርሃም ነው? የዛለት አርባ ድርሃም ከሆነ በዛው ዋጋ የዛን ሁለት መስጠት አለበት ማለት ተተፈረቀ። ቢሽዕር የውሚያ የሚለውን ግን ችግር የለም ይላሉ። ማበላለጥ ስለሚችል ሰውዬ በፈቃዱ ስለሆነ ጣጣ የለውም ነው የሚሉት አቤት እ ሪበል ክፍል ላይ እሷ ላይ ምን እንዳደረጉ ታውቃለህ? ለምሳሌ ሲነግዱ እንትን ላይ ይቺ ፈትዋ ተጠይቃለች። ሳንቲም ዝርዝርም አያገኟሉ። አንድ ብር በዘጠና ሳንቲም ታክሲ ላይ ይዘረዝራሉ። የዛን ጊዜ ማበላለጥ አይደለም ወይ ነው ይለያያል ነው የሚሉት። ብሩ ሳንቲም ነው፣ ይሄን ብሩ ወረቀት ነው፣ ይሄንኛው ምንድን ነው እንበለው? በቃ ሳንቲም ነው፣ ቆርቆሮ ነው። ይለያያል ይላሉ። ልክ እንደ ዶላርና እንደ ብር ነው የምናየው ነው የሚሉት። ራሱ ፈንዲቡ የሱ ዘር ቢሆንም እንኳን ተመሳሳይነት የለው። አስር ብር አለ። አስር ብር አንድ ድፍን ብር አለ። አስር ብር ዝርዝር ዝርዝር ስትለው አይ 50 ሳንቲም የምትሰጠኝ ከሆነ ብልስ ዘጠኝ ብር ከሀምሳ ሳንቲም ብዘረዝረው ይቻላል። ሪበል ውስጥ ይገባል አይገባም፣ ችግር የለም ይለያያሉና የብሮቹ አይነት ይላሉ። ቁጥሩ ቢመሳሰልም እንኳ ግን ብሩ ስለሚላይ ይቻላል የሚል እንትን ፈትዋ ሰጥቷል። አዎ ይታወቃል። ምን እንደሆነ ታውቃለህ? ብሩ ይሄ አንድ ብር ወረቀቱ ብርና የምትሰጠው ሰንቲም ይለያያሉ። አይነቱ ይለያያል። በቃ ለምሳሌ እኮ ብርና ዶላር ማለት ይሄም ወረቀትም ይሄም ወረቀት በወረቀት ስያሜ ወላኪን እዛ ውስጥ ያለ ትርጉምና እዚህኛው ውስጥ ያለ ትርጉም ይለያያል። እንደዛ አድርገው ነው እና ፈትዋ ይሰጧሉ ግን አይቻልም የሚለውን ለእህቲያጥ መጠንቀቁ ጥሩ ነው። አለማድረጉ ጥሩ ነው። አለማድረጉ ነው የሚመከር። ተመሳሳይ እንስላላችሁ ማለት ሁለቱም የኢትዮጵያ ከሆኑ ነው። እዛኛው ዶላርና ብር ግን ልናበላልጠው እንችላለን። ፓውንድና ብር ይለያያል። ሪያልና ብር ግን ሊለያይ ይችላል። በዚሁ ላይ የሚንቀሳቀሱ ሰዎች አበላልጡ ቢሄዱ ችግር የለም። ዶላርና ብርን እንትን እያበላለጡ ቢሄዱ አስር ዶላርም ስንት መቶ ብር ቢያደርጉት አያገባንም፣ ችግር የለም። ከጀርባ ሌላ ትርጉም አለው የምናውቀው የኢኮኖሚ ትርጓሜ ማለት ነው ያለው ችግር የለም። ማበላለጡ አይደለም ነፍዕ ግን ማድረግ አይፈቀድም። አንተ ዶላርህን ዶላር አለኝ ዝርዝር ብለህ ዶላር ስሸጥ ጥቁር ገበያ የሚሆን የትም ቦታ ላይ ስሸጠው ነገ ይህን ያክል ልታመጣ እንካ ብለህ ዶላርህን መስጠት አይቻልም። አሁኑኑ ብሩን ተቀበለ አሁኑ ዶላሩን ትሰጣለህ። ማለም የተፈረቀ ፈድሉ ይቻላል፣ ማበላለጥ ይፈቀዳል። ፈድሉ ይቻላል። ወላኪን ዱቤ ካደረግከው ሪበነህ ይባላል። ሰብሉ ይቻላል ማበላለጥ? አዎ ጅንሳቸው አይነታቸው ስለሚለያይ ይቻላል ማበላለጥ ይቻላል። ግን ዱቤ ማድረግ አይፈቀድም። ተመሳሳይ ከሆነ ዶላሩን በዶላር ብሩን በብር ሪያሉን በሪያል ከሆነ እኩል መሆን አለበት፣ እጅ በእጅ መሆን አለበት። ካበላለጠ ربا الفضل ይባላል። ነው። ገብቷችኋል? ቲሸርቱን ሲሸጥለት በዶላር አስር ዶላር እሸጥልሃለሁ አልከው። አይ ዶላር ስለሌለኝ ወይንም ደግሞ በብር ብለሽ ሸጥክለት እኔ ከውጭ ስለመጣሁ ዶላር ኖቲስ ያለው አለ። በዶላር ሲሰጥ አሁኑኑ መስጠት አለበት። አሁኑኑ አሁን ኋላ እሰጥሃለሁ ወይ ዘርዝሬ ነገ ምናምን ነገር አይቻልም። ዘመድህ እንኳን ቢሆን ማለት አጋጣሚ ንግድ ቦታ ላይ ከሆነ እንደዛ ላይ ይችላል። ግን ከዘመዴ ከሆነ እንደዚህ ብታደርገው ክልክል ነው የሚሆነው። በብር አድርገው በዶላር ተወያይታችሁ ብር የሚከፍል ከሆነ አሁኑኑ ነው መስጠት ያለበት። የምናየው ልብስህንና ዶላሩን ሳይሆን የሚሰጥህን የሁለቱን ሰንቲሞች ውድድር ነው የምንመለከተው። የሞባይል ካርድ ባለ 25ቱን ባለ 20 ብር አድርጎ ይገዛል። የሚገዛው የአየር እንትን እንጂ እርዝመት እንጂ ገንዘቡን አይደለም ነው የሚለው። ጥቅሙን ነው የሚሸጠው፣ ነፍሱን ነው የሚሸጠው እንጂ ራሱ ብሩን አይደለም ነው የሚለው። በመካከል ላይ የምትጠቀመውን ነገር ነው የሚሸጠው። ክልክል አይሆንም ያሉት ይህንን ነው የተጠቀሙት። አላ ምንድን ነው ጥያቄም ያኛው ብር የዛሬ ሳምንት መጣ። ዝግሩ ደግሞ በቀን ባንክ ዝግር ይዛል። ዶላሩ ዛሬ የሆኑ ዛሬ አስራ ስምንት ሆኑ ነገ አስራ ዘጠኝ ሆኑ ይችላል። ዛሬ ሳምንት ነው መቀበል ያለብኝ ወይ በዛሬ ተሻሽጣችሁ ተስማምታችሁ አልቋል አልቋል። በዛን ጊዜ ነው ማለት መቶ ዶላር ከሆነ የዛን ጊዜ የምትሰጠው በዛ በመቶ ዶላር በተስማማችሁበት ነው ነው ምን ሊቀንስም ሊጨምርም ይችላል። አንተ ስትገበያይ በብር ነው ወይንስ በዶላር ነው? እ እ ምን ቢሲዕር የውሚሃ ቢስዕሪ ይኸውም ገፋን በዛው ዕለት ስትገበያዩ በነበረው ጊዜ ዋጋ ማለት ነው። እዚህ ላይ ራሱ ተጠቅሷል። ቢስዕሪ ይኸውም ይላል። በዛው ዕለት ዋጋ እዛውኑ መተጣጣት አለባችሁ። ሲሄድ ደግሞ ምራቱ ዱቤ አድርገህ እንዳትቀበል። ዱቤም ማይቻል የዛኑ ጊዜ ነው። በዶላር ተስማምታችሁ አይ በብር ልቀይርልህ ብሎ ከሆነ ብሩ አሁን አሁኑኑ መስጠት አለበት። ወይ ያስገባል አሁን ወይ ቸኩን ቶሎ ያዘዋውር። አለበዛ ዱቤ ከሆነ ሪበነሰ ይፈጠራል።